الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم بسم الله الرحمن الرحيم أبواب السلم والقرض والرهن አብዋብ ያለው ጀምዑ ባብ ሶስቱም ባቦች አንድ ላይ ስለመጣቸው ነው። ባቡ ሰለም፣ ባቡል ቀርድ፣ ባቡ ረህን ነበር። አብዋብ አብዋብ ሰለም የሰለም ማሳለፍ ይሉታል። ወልቀርድ ብድር፣ ወረህን መያዣ መሰማመኛ መያዥ ምንድን መያዥ ነው። መያዥ ሰለም ማሳለፍ ወይም የቅጠል ይሉታል። አላህን ባዕዱ አጠለባ ያዕሪፉ የቅጠል ይሉታል። ወይንም ደግሞ ማሳለፍ ማለት ነው። ወልቀርብ ብድር የዚህን ህክም እናያለን። ወራህን መያዡን ማስያዝ ማስያዝ በምትገዛው እቃ ላይ ረህን ማለት በምትገዛው እቃ ላይ እቃውን እንትኑን ብሩን እስከማመጣለት ድረስ እንካ ቀብድ እንደ ግን እንደ ቀብድ አይደለም። ቀብዱ እንትን ነው መሰለኝ በዛው ላይ ይጨመርበታል ነው አይደል? የሁለት መቶ ብር እቃ መቶ ብር ታች ትሰጠውና መቶ ብር ኋላ ጨምርላለሁኝ ገበያውን ከተስማማውበት ይሄ ቀብድ ነው። ረህን ማለት ግን እቃ ስትገዛው የሆነ እቃ ስትገዛው ሌላ እቃ ታስቀምጣለህ። እኔ የምከፍለው ነገር ካጣው ያንን ይይዛል ማለት ነው መያዦ በቃ መያዦ መያዦ عن ابن عباس رضي الله تعالى عنهما قال ابن عباس እንዲህ ይሉናል ቃል ቀዲመ ነብዩ ሰለላሁ ዐለይሂ ወሰለም من المدينة ነብዩ ዐለይሂ ሰላቱ ወሰላም መዲና ገቡ ከመካ ሂጅራ ወሁም የመዲና ሰዎች ዩስሊፉነ ፊስቲማር በአንድ አሰና ወሰነተይን የአንድ አመት የሁለት አመት ቴምር ላይ ያሳልፉ ነበር። ማለት አሁን ገንዘብ ይቀበሉና ኋላ ቴምርን እንሰጥሃለን እያሉ ከሰዎች ገንዘብ ይቀበሉ ነበር። ይህ አይነት አለ። በአሁኑ ሰዓት እንትን በገበሬዎች መካከል ያደርጉታል መሰለኝ። ማለት በክረምት ሰዓት እንትን ብር ስለሚቸግራቸው ብር ይቀበሉና ኋላ እህል ሳስገባ እህል እሰጥሃለሁ ይላሉ። አሁን መቶ ብር ስጠኝ ይላሉ። መቶ ብር ይቀበላሉ፣ ወይንም ደግሞ ሺህ ብር ይቀበሉና ኋላ እህል ሲገባ እሱን ሸጬ ወይንም እህሉን እሰጥሃለሁ ስንት ቁና ታመጣልኛለህ? ይሄን አል ኪሎ ግራም እህል አመጣልሃለሁ ብለው ቃል ይገባሉ። ይሄ ምን ይባላል? ሰለም ይባላል። ሰለም ወይንም ሰለት ይባላል። ሁለቱም ሰለም ሰለት ወዝነን ወማዕነን በትርጉምም ተመሳሳይ ነው፣ በአነባበብም ተመሳሳይ ነው። ሰለፍና ሰለም የሚለው ማለት ነው፣ ማሳለፍ ማለት ነው። ወሁም ነብዩ መዲና ገቡ። ወሁም የመዲና ሰዎች ዩስሊፉነ እያሳለፉ ወይንም ደግሞ የቅጠል እየሰጡ ፊትማት በፍራፍሬ አሰና የአመቱን ፍሬ ወሰነተኝ ወይንም የሁለት አመት ፈቃል እንዲህ አሉ ነብዩ አለይሂ ሰላቱ ወሰለም። ይህን ድርጊት ተቆጠቡ አይደለም ያሏቸው፣ ግን ማስተካከያ ሰጡ ነብዩ አለይሂ ሰላቱ ወሰለም። መን አስለፈ ካሁን በኋላ ቃል በመግባት ገንዘብን በመቀበል ይሁን የሚያሳልፍ ሰው በራሱ ላይ ቃል የሚገባ አመጣልሃለሁ ብሎ ቃል የሚገባ ሰለፍ ማለት ምንድን አልኳችሁ? እስቲ ንገሪ በትክክል ማሳለፍ ማሳለፍ ማለት ምን ማለት ነው? ነብዩ እንዳሉ ፈቃር ማርኩ ውስጥ ያለው የነብዩ እንትን ነው ሐዲስ ነው። من أسلف ያሳለፈ የቅጠል የገባ في ثمر በፍራፍሬ فليسلف ያሳልፍ في كيل معلوم ስፍሩ በታወቀ መልኩ ووزن معلوم ወይም ሚዛኑ በታወቀ መልኩ إلى أجل معلوم እስከታወቀ ጊዜ ድረስ ሁለት መስፈር አስቀመጡላቸው። ሁለት መስፈር ምን ምን? አንደኛ በስፍር ወይም ደግሞ በሚዛን የታወቀ ነገር መሆን አለበት። አንድ ሁለተኛ ጊዜው የታወቀ መሆን አለበት። ሰለፍ ስታደርጉ ማለት ነው። ወይንም ሰለም ሲደረግ ሰለምና ሰለፍ ሁለቱም ተመሳሳይ ነው። አብዋቡ ሰለፊ ብላችሁ ብትቀሩ ትችላላችሁ። ሰለፍ ማለት ማሳለፍ ይቅጠል ማለት ሰለምም ያው ነው። አንድ አይነት ናቸው። ሰለም ሰለፍ ወዝን ወማዕንን አንድ ሰለም ማለት የኢራቅ ሰዎች ቋንቋ ነው። ሰለም የሚለውን አረብያ የሚጠቀሙት የኢራቅ አረቦች ናቸው። ሰለም ይላሉ። የሂጃዝ ሰዎች ደግሞ የመካና ዙሪያው አካባቢ ያሉት ሰለፍ ብለው ነው የሚናገሩት። ሰለፍ ሰለፍ ማለትም ሰለም ማለትም ማዕናቸው ተመሳሳይ ነው። ሰለምም ማለት ማሳለፍ ማለት ነው። ሰለፍ ማለት ማሳለፍ ወይንም ደግሞ የቅጠል ማለት ማለት ነው። ገብቷችኋል? ነብዩ ሲጠቀሙ ራሱ ምን ብለው ነው የተጠቀሙት? መን አስለፈ ብለው ነው የተጠቀሙት። የሂጃብ ሰዎችን ቋንቋ ማለት ነው። أسلف بمعنى من أسلم እንደማለት ነው። ሌላ ቦታ أسلم እስላምን ተቀበለ ነው። لكن contextual የምትረዱት ገብቷችኋል ያልኳችሁ እ من أسلف የቅጠል ያሳለፈ في ثمر በፍራፍሬ فليسلف ያሳልፍ في كيل معلوم በታወቀ ስፍር وزن معلوم በታወቀ ሚዛን ኢላ ጀሊ እስከታወቀ ጊዜ ድረስ ለምሳሌ ልንገራችሁ። ለምሳሌ በፍሬ ሰለም የምታሳልፉ ከሆነ ሌላ ቀን ይቻላል። ሰለም ስታሳልፉ ሰለም ማለት እንደ ይህን የመሰለ ባህሪ ያለው እቃ አመጣልሃለሁ አሁን ብር ስጠኝ ብለህ ትቀበላለህ ትችላለህ ማለት ነው። ግን ከኋላ እንደቀራ ነው ነገር ነበር። بيع المجهول እጅ ያልገባን ነገር መሸጥ ክልክል ነው ተባብለናል አይደል? እዚህ ላይ ግን نفس الحديث በሰለም form ከተደረገ ይበቃል ማለት ነው። በሰለም የሰለምን ስርዓት የጠበቀ መሆን አለበት። ያም ማለት ምን ማለት ነው? ሚዛኑ የታወቀ ቁጥሩ የታወቀ መሆን አለበት እና ደግሞ እስከታወቀ ጊዜ ድረስ መሆን አለበት። ተግባባን? ብዛት የሚሰሩት እነማን ናቸው? ገበሬዎች ናቸው። ብዛት ይህንን ሰለምን የሚጠቀሙበት በክረምት ሰዓት በጣም እንትን ኢኮኖሚ እጥረት ስለሚደርስባቸው እንዲህ ይላሉ። ሀብታሞች ዘንድ ይሄዱና ብር አበድሩን ይላሉ። ብር ይቀበላሉ። ምን ሊመልሱ ኋላ እህል እንመልሳለን ይላል። ይሄ ሰለም ባይሆን ምን መሆን አለበት? እህል እሰጥሃለሁ ሳይሆን መጠኑ የታወቀ ጊዜውም የታወቀ መሆን አለበት። ሰለም ስናደርግ ማለት ነው። እቃም ማስመጣት ይቻላል። እቃም ላይ ይሄዳል። ሰለም የሚባለው ነገር እቃም ላይ ይሄዳል። እህል ላይ ብቻ አይደለም። እንደዚህ አይነት ይህን የመሰለ በዚህ ሰዓት አመጣልሃለሁኝ ብሎ አንድ ሰው አሁን ገንዘብ ተቀብሎ መሄድ ይችላል። ተግባባችሁ? ሐዲሱ ሙተፈቅ አለህ ነው። ወሊል ቡኻሪ መን አስለፈ ፊ ሸይኢን ነው የሚለው እዚህ መን አስለፈ ፊ ተመሪ ነው አይደል ያለው ነብዩ በፍራፍሬ ብለው ሙተፈቅ አለህ በፍራፍሬ ነው የሚለው ቡኻሪ ላይ ግን ፊ ሸይኢን ነው የሚለው ሸይ ማለት ደግሞ ከፍራፍሬ ውጭ ያለን ሁሉ ይይዝልናል። እቃም ይሁን ልብስም ይሁን ምንም መኪናም ይሁን የፈለገ ነገር ሁሉንም ያስይዛል ማለት ነው። ፊ ሸይኢን ያለው ቃል አይደል ብር ብር ተበድሮ ብር ለመመለስ ብር ተበድሮ ተበድሮ እሱ ሌላ ብር ለመመለስ ይችላል፣ ችግር የለም። ሌላ ጊዜ ባይሆን አስበልጦ መመለስ የለበትም። መቶ ብር ተበድረ ከሆነ መቶ ብር ትመልሳለህ። መቶ ብር ወስደህ ግን መቶ አስር ብር መመለስ አይፈቀድም። እሱ ሪባ ነው። ያ ቀርድ ነው። በብድር ወስደህ መመለስ ማለት ነው። ይሄ ግን ገበያ የገበያ አይነት ነው። አንተ የሆነ እቃ ቃል ኪዳን ትገባለታለህ። የታወቀ እቃ በመጠንም ይሁን በሚዛንም ይሁን የታወቀን እቃ በታወቀ ጊዜ ልታመጣ አሁን ብር መቀበል ትችላለህ። ተግባባን? እንደዚህ አይነት የሆነ የመኪና አዲስ ሞዴል ያላቸው መኪኖች አሉ አይደል? የእነሱን ስም ትጠራና በዚህ ጊዜ አስገባልሃለሁ፣ በዚህ ሰዓት አመጣልሃለሁ ይህን አይነት ብለህ እንትኑን ሞዴሉን ተናግረህ ብር መቀበል ትችላለህ ማለት ነው። ከሰውየው የሌለን መሸጥ የሚባለው በሰለም form ግን ይቻላል። የሌለን መሸጥ አይቻልም ብለን ከኋላ ቀርተን ነበር። ማለሜኩም ሲሄድክ እጅ ውስጥ የሌለን ነገር መሸጥ አይፈቀድም ብለን ነበር። ሲባቢ ሰለም አምጥተን ግን ይፈቀዳል። በምን አይነት ሸርጥን አሟልቶ ወዝኑ ከይሉ የታወቀ ሆኖ ጊዜው የታወቀ ሆኖ ይቻላል ማለት ነው በተለፈው ስለዚህ ሙተፈቅ አለይሁ ሐዲስ መን አስለፈ ፊ ተመሪን ነው የሚለው በፍራፍሬ ነው የሚለው የቡኻሪ ሐዲስ ደግሞ መን አስለፈ ፊ ሸይኢን ነው የሚለው። ልዩነቱ ምንድነው? ሁለቱ ፊ ሸይኢን የሚለው ሌላንም ነገርን ያስገባልናል ማለት ነው። በፍራፍሬ ላይ ብቻ በቴምርና በዘቢብ ላይ ብቻ እናስቀረው ማለት ነው ነገር አጋጥሞኝ ስላለ አሁን መቁረጥ አለብህ። ጊዜውን ቁረጥ እንጂ የዛን ጊዜ ባታገኝ ያንኛው ሌላ ክስተት አሁን ላላገኝ ይችላል ብለህ አስበህ ሳይሆን ገበያውን ስትገባ ማግኘትን የቂም እርግጠኛ ሆነ ትገባበታለህ። በኋላ የሆነ ነገር ሊከሰት ይችላል። ያማ በሰለ በህልም በኩል የሆነ ነገር ሊከሰት እኮ ይችላል። በማንኛውም የሆነ ነገር ሊከሰት ይችላል። ወላኪን የምትገባው ለታወቀ ጊዜ ገደቡ የታወቀ ጊዜ መሆን አለበት። በታወቀ ነገር መሆን አለበት። ሰላም ገብታችኋል። ዋጋውም የታወቀ መሆን አለበት። ተመኑ አሁን እኮ ልትቀበል አሁን ልትቀበል ነው። ዋጋውን አሁን ትቀበለዋለህ። እንዴት ማስገባት? አንድ ቁና ጤፍ አሁን ወስዶ ኋላ ሁለት ቁና ጤፍ ሀሳብ ፍቅር በዋጋ ነው እንደዛ የምታደርግ በሰመን ነው በዋጋ ሲገዛ ነው። ተመሳሳይ ነገር ከሆነ ማበላለጥ የለብንም። በዋጋ ራሱ እኮ ጥያቄ የሚያስነሳው ምን ነበር መሰላችሁ? ብሩን አሁን ሰጥተህ እህሉን ኋላ ልትቀበል ነው። ገባችሁ አልኳችሁ። ብር በአሁን ሰዓት ይሰጥና እቃ ኋላ ከሱ ለማስመጣት ማለት ነው። አሁን አንድ ቁናህን እህል ሰጥተው በበጋ አንድ ቁናህን እህል በክረምት ለድሆች ሰዎች አንድ ቁና ይሰጥና እነሱ እህል ሲያስገቡ ሁለት ቁና ሊሰጡ ይሄማ አይኑሁ ሪባ ነው። ይቻላል። ያኮ እኮ በይዕ ነው፣ ሽያጭ ነው። አሁን ብር ሰጥታቸው ኋላ እህል ቢያመጡልህ ይቻላል፣ ችግር የለም። በእጃቸው የሌለን ነገር ሸጠዋል አይባልም። ሰለም ነው ይሄ። አልገባችሁ መስል ማለት ነው እ እ በተስማማህበት ነው፣ ችግር የለም እሱ በተስማማህበት ይሰጣል። ምንም ማለት ነው ማለት አሁን እህሉ በአሁን ሰዓት ቢኖር ኖሮ መቶ ብር የሚያወጣውን አሁን አምሳ ብር ሰጥተው ኋላ የመቶ ብር ቃል ሊሰጥ ይችላል። ያ አይደለም እሱ ዋናው እሱ ችግር የለም። እቃው በእንትን በእንትንና በ ምን ችግር አለው? እኩል መሆንም አለበት አይባልም። አቤት አንተ አአ የለም ይለያል እኮ ጅንሱ አይነቱ ይለያል። በቆሎና ማሽላ እኩል ነው። ማሽላና ጤፍ እኩል አይደለም። እህሉ ስለሚለያይ ማበላለጥም ትችላለህ፣ ችግር የለም። ምን ቀለሙ? አ ተመሳሳይ በሆነ ነገር አይሆንም። አይኑ ሪባ ይመጣል። መቢዕ እና መሆን አለበት፣ ዋጋና የሚሸጥ ነገር መሆን አለበት። ተመንና መቢዕ ማለት ነው። እሱም ማበላለጥም አይፈቀድም። ዋጋው ስናየው ሊበላለጥ ይችላል። ሪባ ላይ ራሱ አይቻልም ማለት ነጭ ማሽላና ቀይ ማሽላ ወይንም ደግሞ ነጭ ጤፍና ሰርገኛ ጤፍ፣ ቀይ ጤፍ ይባላል። እነዚህ በብር ብንሸጣቸው ስለሚበላል ስለሚለያዩ አሁን ላይ አመዛዝንን መሄድ አለብን። የለም አይሰራም። እዚህ ላይ calculation ኡ አይሰራም፣ አይቻልም፣ አይቻልም። ማበላለጡ አይፈቀድም። የተወሰነ percent ቀይ ጤፉ መጨመር አለበት፣ ዋጋው ዝቅተኛ ስለሆነ ይሄንኛው መጠኑ ማነስ አለበት አይባልም። እኩል ነው። ጤፍ ከሆነ ጤፍ ነው፣ እኩል ነው። ከተፈለገ ምን አድርጉን አሉት ነብዩ عليه الصلاة والسلام? ጥሩውን ቴምር በመጥፎው ቴምር ነው አይደል? አንድ ቁና ሁለት ቁና እያበላለጥን እንገዛለን ሲላቸው ምንድን ያሉት ነብዩ عليه الصلاة والسلام? ከዲል ጀምዓ መጀመሪያ ይህን ጀምዑን ረዲኡን የተበላሸውን ቴምር ሽጥና በዋጋው ጥሩ ግዛ። ስለዚህ አንተ ነጭ ጤፍና ቀይ ጤፍን ስታቀያየር ማበላለጥ ሪባ ስለሚያመጣ ነጭ ጤፍ ግድ ካስፈለገ ቀዩን እንሸጥና በቀዩ ዋጋ ነጭ ጤፍ መግዛት እንጂ ከቀዩ የተወሰነ መጠኑን በርከት አድርገን ከነጩ ዝቅ አድርገን መጠኑን አይቻልም ማበላለጥ። አንድ አይነት ስለሆኑ ዋጋቸው በብር ደረጃ ቢለያዩም እንኳን ገብታችኋል? እሺ አይ ዋጋን አይደለም ዋጋን አናስተያየ ዋጋን የአጋጣሚ በዛን ሰዓት አሁን አንድ ሺህ ብር ተቀብሎታል። በኋላ አንድ ኩንታል ጤፍ አመጣልሃለሁ ብሎ በዛን ሰዓት ያ አንድ ኩንታል ጤፍ ሁለት ሺህ ብር ቢገባ እሱ ችግር የለም አገባን። ዋጋን አይደለም የምናወዳደረው። ይሄ ጤፍ ሁለት ሺህ ብር ስለሚያወጣ የወሰደው አንድ ሺህ ብር ነው። አንድ ሺህ ብር በሁለት ሺህ ብር compare ማድረግ አይፈቀድም። እሱን አይደለም ያማ ስምምነት ነው ነው እህል እናመጣልህ ያለው እህል እናመጣልህ ያለው ቃል ገብቷል። ቃል የገባበትን ነገር ማክበር አለበት። አንድ ኩና አንድ ኩንታል ጤፍ አመጣለሁ ብሏል። አንድ ኩንታል ጤፍ አምስት ሺህ ብር ቢገባም እንኳ እሱ ሲስማማ ሰለፉን ሲያሳልፍ ቢከይል ማዕሉም ኢላ ወቅት ኢላ አጀል ማዕሉም ገብቶለታል ቃል ያንን ማክበር አለበት። አንድ ኩንታል ጤፍ ማምጣት አለበት። ወደድ በትም ይዟል። በለዛ መክሰብ ነው وعن عبد الرحمن ابن أبزة وعبد الله ابن أبي أوفى رضي الله تعالى عنهما ከሁለቱ የተያዘ ነው عبد الرحمن ابن أبزة የሚባለው عبد الرحمن ابن أبزة أبزة አብርክሽ አብዛ አብዛዛ አብዛ አልኹዛዒ ነው መውላሁም የኹዛዒዎች እንትን ነው መውላ ነው ሰሐቢዩን ሰገር ህፃን ሰሐቢይ ነበር ትንሽ እድሜው ለጋ የነበረ በነብዩ ዘመን አድረከ ነብዩ ሰለላሁ ዐለይሂ ወሰለም ነብዩን በህይወት አግኝቷቸዋል ወሰላ ኸልፈ ከኋላቸውም ተግባ ሰከነል ኩፋ ኩፋ ላይ ኖሯል ወስተዕመለሁ አሊ ብን አቢ ጣሊብ አላ ኹራሳን ኹራሳን የምትባለው ከተማ ላይ አስተዳደር አድርጎት ነበር በአልይ ዘመን ማተብል ኩፋ ኩፋ ወይንም የአሁኒቷ ነጀፈል አሽረፍ የምትባለው ሶስተኛው የኢራቅ ከተማ ውስጥ እዛ ነው የሞተው وعن عبد الله بن ابي ابزا وعبد الرحمن وعبد الله بن ابي اوفا ሁለቱም ረዲየላሁ ተዓላ አንሁማ ቃላ እንዳሉ ኩና ነበርን ይላል እኛ ሰሐቢዮች ነበር ሙሲቡል መጋኒመ ምርኮ እናገኝ ነበር አለ ማዓ ረሱልላህ ሰለላሁ ዐለይሂ ወሰለም ከአላህ መላእክተኛ ጋር አብረን በካህዲያኖች ላይ እንዘምትና ምርኮ እንሰበስብ ነበር እናገኝ ነበር ወካነ ነበረ የእቲና ይመጡ ነበር እኛ ዘንድ አንባጡ ምን አንባጡ ሻም ከሻም ገበሬዎች የተወሰኑ ገበሬዎች ይመጡ ነበር አንባጥ ምን አንባጡ ሻም የሻም ገበሬዎች አንባጥ የሚባሉት ማለት ነው ይህ አንባጥ የተባለው ስያሜ ያገኙት ጀምዑ ነብጢን አው ነቢጢን አንባብ ነቢጥ ማለት ነው። አንዱ ነቢጥ ይባላል። አንዱ ገበሬ ነቢጥ። ነቢጥ ማለት ውሃ ውጪዎች ማለት ነው። በቁፋሮ ግራውንዶች እያወጡ ራሳቸው እንትን ይጠቀሙ ነበር። ካኑ ቀውምን ዩንዚሉነ ቢልበቃ በይነል ኢራቅ በይነል ኢራቅይን በሁለቱ ኢራቆች መካከል ባለ አሸዋማ አካባቢ ላይ ነበር የሚኖሩት። አንባጦች ወሁም ቀውሙ ሚነል አረብ የአረብ ጎሳዎች ናቸው። ደኸሉ ፊል አጀም ውስጥ ወይንም ደግሞ ከአረብያ ቋንቋ ተጠቃሚ ውጭ የሆኑ ህብረተሰቦች ውስጥ ተቀላቅለው ወቅተለጦት አንሳቡሁም ዘራቸው ተቀላቅሏል ተቀይቷል ወፈሰደት አልሲነቱም ምላሳቸውም ተበክሏል ተበላሽቷል አረብያውን ፎርሙን ለቆ የአጀሙንም ቀላቅሎ ዲቃላ ቋንቋ ነበር ሲጠቀሙ የነበር ዝም ብሎ ተብዛዛ አረብያ የማትለውም ሌላ የሆነ ቋንቋ የማትለውም ከሁለቱ የተውጣጣ ቋንቋ ነበር የሚጠቀሙት እነዚህ አንባጦች ثم بذلك አንባጥ ተባሉ لانه من اولاد نبيط او نابوت ابن اسماعيل عليه السلام የእስማኤል ልጅ ናቡጥ የሚባል ነበር። የእሱ ዘሮች ናቸው ተብሏል። ናቡጥ እብኑ እስማኤል ናቡጥ ያ ናቡጥ እብኑ እስማኤል የእስማኤል እስማኤል እብኑ ኢብራሂም አለይሂ ሰላም የእሱ ልጅ ናቡጥ የሚባለው ከሱ ዘር ሐረግ የወረዱ የተወራረዱ ናቸው ተብሏል። አው ለማዕሪፈት እንዲንባጥል ወይ አንባጥ የተባሉት ውሃ ውጪዎች ማለት ነው። ካኑ የተኽሪጁን አልማ ውሃ ያወጡ ነበር በዚህ የተካኑ ናቸው። ለከሰረት ሙዓለጀትም ሁን ሰላ እጅግ በግብርና ዓለም ላይ የተሰማሩ ስለሆኑ ወቀድ እክትሽፈ ለሁም ፊ ሽማል በሂጃዝ አካባቢ የተለየ እንትን ተደርጎላቸዋል። በሀገሪቷ ላይ እንትን ተደርጎ ኤክቲካስ ማለት ቅሪታ አካል ምናምን የሆነ የፈረሱ ከተሞች ምናምን የሚገኛል አይደል እ የድሮ archeologist ኦች ፈልገው የሚያገኙት ማለት ነው። እንደዚህ አይነት ዋሂ ማአን ወልበትራ የሚባል አካባቢ በሳዑዲ አረቢያ border ላይ ነው። ወአቀበት አሳር ሙድሂሳ በጣም አሳር ሙድሂሳ አስደንጋጭና አስገራሚ የሆነ ቅሪት ተገኝቶላቸዋል። ሚነል አብኔት ሻሚኻ ሰማይ ፎቆች የሚገርሙ ዘመናዊ ፎቅ ራሱ ይሰሩ ነበር በዛን ሰዓት። والمكتبات መጽሐፍ ቤቶች ራሱ አለ ተድሉ አልአንሁም ካኑ ዘወይ ሐዳረቲ ሙዘይራ እጅግ የበለጸጉና የመጠቁ ሰዎች እንደነበሩ የሚገልጹ ብዙ ነገር ተገኝቷል። ወሱልጣን ቀውያ ጣሂራ ታላቅ መንግስትም እንደነበራቸው ታላቅ empire እንደነበራቸው ወፉኑን ደቂቀ ፍራኢአ እጅግ ማራኪና የተለያየ እውቀት የተካኑ እንደሆነ ይነገራል። ይሄ ተጌቷል ቀደሳቸው ያን ለማንኛውም አምባ እና እነዚህ ሁለት ሰሃቢዎች ምን አሉ? ኩና ነሲቡል መጋኒ ምርኮ እናገኝ ነበር። መዓ ረሱላህ ሰለላሁ ዐለይሂ ወሰለም ከረሱሉ ጋር የተለያዩ ምርኮዎችን እናገኝ ነበር። ወካነ እቲና እኛ ዘንድ መጡ ነበር። አምባ ገበሬዎች من أنباط الشام كشام كوابي يمنمروا قبلوا سمتوا نفسه فنصلفهم بالنسبة ليكتل الناس اللي فالله في الحنطة بسندة والشعير بقر والزبيب بزبيب وفي رواية بل إلى زقبة والزيت زيت مليامة قلن إلى أجل مسمى اسكتوا السنة قزي درس قال الناس قباشوا نبت قيل تبلو تتجيكوا أكان لهم زرع ለመሆኑ እነዚህ ገበሬዎች አዝርዕት ነበራቸው እናንተ እንድታመጡ ብላችሁ ገንዘብ ስትሰጧቸው ኋላ ሁለቱ ሶሐቢዮች እንዳሉ አአ ማኩና ነስአልሁም አንጠይቃቸውም ነበር አንዛሊክ ገብታለህ እንዳለህ ዘይት አለህ ዘቢብ አለ ብለን አንጠይቃቸውም ብቻ እንዳመጡልን አሁን ከሞኮ የሚደርሰንን ገንዘብ እኛ እንሰጣቸውና እነሱ ደግሞ በቃል ኪዳናቸው መሰረት ሌላ ጊዜ ቃል የገቡልንን ነገር ያመጡልናል ሀዛ ሆነው አሰለም አው ሰለም ሰለም ማለት ይሄ ገብስ ልታመጡልን ወይንም ስንዴ ልታመጡልን እንልና አሁን እኛ ከምርኮ ይደርሰን ነበር ነው አይደል ያለው። ከምርኮ ምን ይደርሳቸዋል ማለት ነው? የተለያየ እቃ ይደርሳቸዋል። የተለያየ እቃ ይደርሳቸዋል። በጣም ምን ልትሰጥ ትችላለህ? ተመኑ ልብስም ሊሆን ይችላል የምትሰጠው። ምንም አይደለም። ተመኑ የግድ ብር ብቻ መሆን አለበት ማለት አይደለም። ባይሆን ሕንጧ ሰጥተህ ሕንጧ መቀበል አይደለም። አሁን እቃ ለምሳሌ ግመል ካለህ ግመል ትሰጠዋለህ። ግመሉ አምስት ሺህ ብር የሚያወጣ ከሆነ ኋላ አምስት ሺህ ብር እህል ያመጣለ ወይንም እቃ ያመጣለ ማለት ነው። እንደዛ ሰለም ያደርጋል። ከገኒማ ከምርኮ ይደርሰን ነበር። ያንን ድርሻቸውን ምን አድርገው ነው ቫሉ ዋጋ አድርገው ነው የሚሰጡት። እነዛ ደግሞ ምን ያመጡላቸዋል? ሂንጣ፣ ሸዒር፣ ዘይትና ወይንም ደግሞ ዘቢብ ይሄን ሊያመጡላቸው ማለት ገብቷችኋል? ኩና ነበር ኑሲቡል መጋኒም ምርኮ ይደርሰን ነበር ከነብዩ ጋር ወካነ ነበር የእቲና አንባጡ ምን አንባጡ ሻም ከሻም ገበሬዎች ደግሞ የተወሰኑ ገበሬዎች እኛ ዘንድ ይመጡ ነበር። ፈንስልፉም በእነሱ ላይ እናሳልፍ ነበር። ምን ማለት ነው እናሳልፍ ነበር ማለት? ከምርኮ ከሚደርሰን ገንዘብ እንሰጣቸውና ምን ሊያመጡልን ፊልሕንጣ እንደ ሊያመጡልን፣ ገብስ ሊያመጡልን፣ ወዘይድ ዘቢብ ዘቢብ ሊያመጡልን ወፊ ሪዋያ አዘይት ሊያመጡልን ኢላ አጀል ሙሰማ የምናሳልፈው ደግሞ እስከ መቼ ድረስ ነው አለ በታወቀ ጊዜ ነው። በቃ ስንዴ ልታመጣልኝ እንካ መቶ ብር ወይንም እንካ ግመል ወይንም እንካ በግ ብሎ አይሰጠውም። እስከመቼ ድረስ ይለዋል? በዚህ ወር ወይ በዚህ ዓመት ወይ በዚህ ሰዓት ልታመጣልን ብለው ማለት ተገድቦ መወሰን ያለበት ሰውየው ገበሬ ነው ወይ አለ ወይ አያገባንም። እዛ አንድ ሰው መጥቶ ስንዳመጣላለሁ አንድ ኩንታል ስንዳመጣላለሁ ብር ስጠኝ ካለ ብሩን ትሰጠዋለህ። አንድ ኩንታል ስንዴ ከየት እንፈልገዋለን? ሰውየው የግድ ገበሬ መሆን አለበት ማለት አለ። እጃቸው ላይ የለለም ነገር ገና ፈልገው ሊያመጡ ይችላሉ። በቃም ላይ ሲታሳልፍ እንደዛው ነው። ሰለ ሰለ ይህ ጥሩ እንትና የገበያ ሲስተምን ራሱ እጅህ ላይ የሌለን ነገር መሸጥ አይቻልም የሚለው አለ አይደል? ያ ሐዲስ አለ ነህ አይኑሁ ራሱ ይሄ ነበር። ወላኪን ይሄ መስፈርቱን አሟሉና ወደ ሰለም ተቀየረ ይቻላል ማለት ነው። እቃው መዕሉም ሊሆን ወዝነን ወይንም ቢልከይል ወይም ደግሞ እና ኢላ አጀልን መዕሉም ይቺን ሸርጥ ያሟላ የምታመጣው እቃ እጅ ላይ ባይኖርም መሸጥ ትችላለህ ማለት ነው። ተግባባን? አልገባችሁም? وعن ابي هريره رضي الله تعالى عنه النبي صلى الله عليه وسلم قال من اخذ اموال الناس የሰዎችን ገንዘብ የተቀበለ የተቀበለ የያዘ የወሰደ መን አኸዘ የወሰደ አሟል الناس የሰዎችን ገንዘብ የወሰደ የተቀበለ ዩሪዱ አዳአሃ እከፍላለሁኝ ብሎ አደላሁ አንህ አላህ ስለሱ ይከፍልለታል። እንዲከፍል አላህ ያደርገዋል፣ አቅሙን ይሰጠዋል፣ ሀብት ይሰጠዋል። አላህ ይህንን ነገር ይሰጠዋል። ቢሞት እንኳን አላህ ይከፍልለታል። ይህንን ለመክፈል አስቦ እዳ የገባ ሰው ወመን አፈዘሃ የሰው ገንዘብ የተቀበለና የወሰደ ዩሪዱ ኢፍላታ ለማጥፋት ለማባከንና እንዲሁም ላለመክፈል አስቦ ማለት ነው። አተለፈሁ ላሁ ተዓላ አላህ እሱን ያጠፈዋል። አላህ ያጠፈዋል። ገንዘቡን ያጠፋበታል። አላህ ራሱን ያጠፈዋል ይህን ሰውዬ አይ ልቀበለውና ብድር ችግር የለም አረሳስቼ አዘናግቼ አመልጠዋለሁኝ ብሎ ከሆነ የተበደረው እንደዚህ አይነት ሰዎች አሉ። እንደምንም ብሎ ከሰው ኪስ ለማስወጣት አልቅሰውም፣ ጮኸውም፣ አጎምሰውም፣ ለምነው ማስለምነውም የሆነ ብር ይቀበላሉ። ከዛም በኋላ የለም ይጠፋሉ። ይሄ ነው። አንድ ሰው ግን አጋጣሚ አሁን ቸግሮት ካገኘሁኝ እከፍላለሁ ብሎ ብድር ቢገባ አላህ ይከፍልለታል። ያ ማለት ምን ማለት ነው? አላህ ይከፍልለታል ማለት ነው። ያገኝም በቃ እኔ ከፍላለሁ ብዬ ነበር የተበደርኩት፣ ስለዚህ አላህ ስለሚከፍለው ብሎ ጸጥ ማለት ነው አይደለም። አላህ ይከፍልለታል ማለት ምን ማለት ነው? እንዲከፈል አላህ አቅሙን ይሰጠዋል፣ አቅሙን ይሰጠዋል፣ ሀብትን ይሰጠዋል። ስለዚህ በዚህ አይነት እንያ ብድር ውስጥ ከገባ ማለት ነው። ስለዚህ ማህበራዊ ህይወት እንዳይበላሽ ነው። ነብዩ አለይሂ ሰላቱ ወሰላም የሚገርም እንትን ነው የነገሩ። ሰዎች እየተበዳደሩ አንዱ ይከዳል፣ አንዷ ያስይዘዋል፣ አንዷ ከሀገር ይጠፋል፣ አንዱ የሆነ ነገር ያደርጋል። ብዙ የሚፈጠር ነገር አለ በብድር ዙሪያ። አም ዝምድና መቆራረጥ አለ፣ ወዳጅና ወዳጅ ይለያያሉ። ስንት ነገር ጎረቤት ይተራመሳል። መን አኸዘ የያዘ አሟለና የሰዎችን ገንዘብ የተቀበለ ይሩዱ አዳአ እከፍላለሁ ብሎ አስቦ በዚህ ንያ አደላሁ አን አላህ ይከፍልለታል፣ እንዲከፍላላ ያደርገዋል። ሳይከፍል ቢሞት አላህ ይከፍልለታል የውመል ቂያማ ማለት ነው። ሳይከፍል ቢሞት እነማን መክፈል አለባቸው? ወራሽ ውስጥ ቤተሰቦች ከኋላ መክፈል አለባቸው። ያ ነገር ቢጠፋ ግን አላህ ወመን አኸዘሃ የተቀበላት የሰውን ገንዘብ ዩሪዱ ኢትላፋ ለማጥፋት አስቦ ምን ማለት ነው? ለማጥፋት አስቦ ማለት አልከፍልም ብሎ ማለት ነው። ላለመክፈል አስቦ እንጂ ማጥፋትማ ለማጥፋት አይደለም ያ ከሆነ አትለፈው አላሁ ተዓላ አላህ ራሱን ያጥፈዋል። ረዋሁ አልቡኻሪ ወይም እንትን እኮ ይሆናል ዱዓ ይሆናል። አንድ እኽባር ነው። አሁን የነገርኳችሁ ዘገባ ነው። አላህ ይከፍልለታል፣ አላህ ያጠሰዋል አሉ ነብዩ አለይሂ ሰላቱ ወሰላም። ይህ ኢኽባርያ ይባላል። ኢንሻእያ ካደረግነው ደግሞ አደላሁ አን እመልሳለሁ ብሎ ከሰዎች ገንዘብ የወሰደን ሰው በዚች ንያ ወሰነ ሰው አደላሁ አን አላህ ብድሩን ይክፈልለት፣ አላህ ይክፈልለት፣ እንዲከፍል አላህ ያብቀው አሉ ነብዩ ሰላቱ ወሰላም። ዱዓ ማለት ነው። ወመን አኸዘሃ የተቀበለ የወሰደ ዩሪዱ ኢስላፋ ላለመክፈል አስቦ ለማባከን እንጂ አተለፈሁላህ አላህ ያስፈው አላህ ያጥፋዋሉ ነብዩ አለይሂ ሰላቱ ወሰለም ኢንሻእያ ሲሆን ኢኽባርያ ሲሆን ደግሞ አላህ ያጠፋዋል ብሎ መናገር ማለት ዘገባና እርግማን ማለት ነው ወይንም ደግሞ ምርቃ ተጋብተናል አልገባችሁም ምን ምን ምን የሚለውን የሚመለከተው ባቡ አብዋቡ ሰለም ብለናል። የሰለምን ቀራ ነገር ሁለት ሐዲሶች ወልቀርድ የሚለውን ነው ብድር የሚለውን ነገር ነው። አሁን ደግሞ ብድር መበዳደር አለ። ባይሆን አንድ ሰው ሲበደርም ሲያበድርም ኸይር ነገር መነየትና ማሰብ እንዳለበት ነው። ማጨናነቅም የለበትም። ሀታ አበዳሪው ራሱ አምጣ እኔ ሰጥቼው እኔ እንደዛ አድርጌለት በእኔ ብድር ነው የተቋቋመው እንደዚህ ነው አትጥሉ ሰደቃት ቢልመን ወልአዳ አዩሃ ለዚነ አመኑ ላትጥሉ ሰደቃት ቢልመን ወልአዳ አዛ ማድረግ የለብንም። ያበደርነውን አካል ማሸማቀቅ የለብንም። በቃ ስንሰጥ ራሱ ደብቆ መስጠት ለሰዎች እያዩ መስጠት የለብንም። ለሰዎች ብድር ስንሰጥ ራሱ ሀታ ሶደቃ ነው ቢመለስም እንኳ ሶደቃ ነው። የሚገርም ምክንያቱም በችግር ሰዓት በጭንቀት ሰዓት የደረሰ ሰው አላህ ጭንቀቱን ይገላግለዋል ለምርጫ ስለዚህ ሰው ላይ መጥፎ ነገር ማሰብ እንደሌለብን በተለያየ ቦታ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ገልጸውታል። ብድር ላይ አበዳሪም ስርዓቱን የጠበቀ መሆን አለበት፣ ተበዳሪም ደግሞ በዚህ ንያ ነው መግባት ያለበት መልሳለሁ ብሎ ለዛ ነው መግባት ያለበት። ዋና አይሻ ረዲየላሁ ተዓላ አንሃ ቃለ ያ ረሱላህ የአላህ መላክተኛ ሆይ አልኳቸው አለች አይሻ እነ ፉላንን አከሌ ቀዲመ ለሁ በዝም ጣቃ ገብቶለታል ሚነሻም ከሻም የልብስ ጣቃ ገብቶለታል አልኳቸው ገና ምን ያለ ልብስ ማለት ነው አተው ልብስ ማለት ነው በቃ በዝ ማለት ልብስ ልብስ አዲስ ልብስ ከሻም አካባቢ ከገበያ የንግድ ልብስ ስለገባለት ፈለው በአሰ ኢለይ ልከ በዱቤ ብታመጡልኝ ልብስ ልብስ ቢመጣ የሚከፍሉት ስለሌላቸው ፈአኸዝተ ሚንሁ ሰውበይኒ ሁለት ልብስ ብታስመጡ ያ ረሱላህ ቢነሲአቲን በዱቤ ሌላ መይሰራ አላህ ሀብት እስከሚሰጠን ድረስ በኋላ ገንዘብ ስናገኝ እንከፍለዋለን። አሁን ልብስ እንዲሰጠን ሰው ቢልኩ ያ ረሱላህ ብዬ ጠየኳቸው ትላለች አይሻ። ቃለት አይሻ አለች ያ ረሱላህ የአላህ መላክተኛ ሆይ እነ ፉላንን አከሌ የሚባለው ሰውዬ ነጋዴ ነው፣ የመዲና ነጋዴ ቀዲመ ለሁ ገባለት ለሱ ገብቶለታል በዙን ልብስ ይነሻም ከሻምጣቃ ልብስ ገብቶለታል። ልብስ ስለገባለት በንግድ ሂሳብ ማለት ነው። ነጋዴ ስለሆነ አስመጭ ነው አስመጭ ነው እና ልብስ ገብቶለታል ዛሬ ፈለው በአስተ ኢለይ ወደዚህ ሰውዬ ብትልኩ ያ ረሱላህ እና ፈአኸዝተኒን ከዚህ ሰው ቢቀበሉና ቢይዙ يا رسول الله ثوبين ሁለት ልብስ ቢያስመጡ بنسيئة በዱቤ ማለት ነው ኢላ መይሰራ አይ ኢለል ገይና ሀብት እስከምናገኝና ገንዘብ እጃችን እስከሚገባ ድረስ በዱቤ ቢያስመጡ يا رسول الله አለቻቸው ነብዩ ፈአርሰለ ኢለይህ ነብዩ ላከ ወደዚህ ሰውዬ فامتنع አአ አልሰጥም አለ ዘዴ ከለከላቸው። አልሰጥም አለ። አለመስጠት እኮ መብቱ ነው አይደል? ይሄ ትእዛዝ ነው፣ የነብዩ ትእዛዝ ነው እ ባለፈው የሆነ ቅራት አሳልፈናል። ምን ነበር? ግመሉን ሽጥልኝ ሲሉት ጃቢርን ምን አላቸው? አአ አልሸጥም አላቸው። ሰሃቢይ ነው፣ አብሮ ዘምቶ እየተመለሰ ነው። አስቡት ምን ገበያ ላይ ድርድር የለም። አለሁ ነብይ እና አይሁዶች ጋር ነብዩ አለይሂ ሰላቱ ወሰላም እና ተለያዩ ሰዎች ጋር እንደዚህ በብድር እንትን ይሉ ነበር። ወላኪን ፈምተና አረጁል ዋናው ሰውየው እንዲህ ማለቱን ሳይሆን ታርጌታችን ምንድነው? ነብዩ አለይሂ ሰላቱ ወሰላም ሰው ልከው ነበር። ምን ለማስመጣት? በዱቤ እቃ ለማስመጣት ይቻላል ማለት ነው። በዱቤ እቃ መቀበል እቃ መቀበል ብሩን ኋላ ሰጣለሁ አሁን አንድ ልብስ ስጠኝ ወይንም ደግሞ ጫማ ስጠኝ ብሎ አንድ ሰው በዱቤ ማምጣት ይችላል ማለትም ከዚህ እንወስዳለን። ሰውየው እንዲህ ማለቱን ብቻ አይደለም ማየት አለበት። ፈምተና ምን ማለት ነው? ፈምተና እንዲያለ አክረጀውን ሐኪም ወልበይሐቂ ወሪጃሉ ሲቃት ሰዎች እጅግ በጣም ታማኞችና ሐዲሱ ሶሒህ ነው፣ ጠንካራ ነው ማለት ነው። ነሲአ ማለት ምን ማለት ነው? ምን ዱቤ ኢላ መይሰራ መይሰራ ምን ማለት ነው? ሀብት እስከምናገኝ ድረስ ማለት ነው። አሳዓ ስፋት፣ ምቾት፣ ችሎት መይሰራ ወይንም ደግሞ ሀብት እስከምናገኝ ድረስ ለምን በዱቤ ያስመጡ ማለታቸው ነብይ ፈአርሰለ ኢለ ወደ ሰውየው ላኩ ፈምተና ሰውየውም እምቢ አለ። وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله መላእክተኛ እንዲህ አሉ አዘህሩ ጀርባ ይርከቡ ይጋለባል ቢነፈቀቲ ቀለቡን በመቻል ኢዛ ካነ መልሁነን ረህን ውስጥ ገባል የተያያዘ መያዙ ከሆነ ወለበኑ ዱሪ የጡት ወተት ይሽረቡ ይጠጣል ቢነፈቀቲ ቀለቡን ወጪ በማድረግ ኢዛ ካነ መርሁነን እንስሳው እዛ መርሁን ከሆነ ወአለ ለዚ የርከብ በሚጋልበው ሰውዬና ወይሽረብ በሚጠጣው ሰውዬ ላይ አነፈቃ ቀለብ አለብን። ረዋሁል ቡኻሪ ቡኻሪ ዘግቦታል። ቀብ የያዝነው ነገር የምንጠቀምበት ነገር ከሆነ ማለት ነው። ለምሳሌ እንስሳ የሚጋለብ ከሆነ ቀብዲ ካስያዘ እዳ አለበት ሰውየው ወይንም ደግሞ የሆነ እቃ ገዝቶ ሊሆን ይችላል። ብሩን ሙሉ በሙሉ እስከምከፍል ድረስ መተማመኛ ወይንም ማስተማመኛ ይሄንን ቃቢያ ቃቢያ አይደለም እንትን መያዝ ያለው ሀዳ ማዕሩፍ የታወቀ ነው አይደል? እንደዚህ አይነት ይሰራል አይደል? ማለት ነው። ቃብዲ ሳይሆን መያዝ መያዝ ቃብዲ ማለት ቃብዲ ከመያዙ ይለያል። ቃቢ ማለት ቀሪውን ገንዘብ እስከማመጣ ይሄው ይሄን የተወሰነ መጠን ትሰጠውና በኋላ በዛ ላይ ይሞላል። ይሄንኛው ግን መያዙ ማለት ጭራሽ ከገበያው ጋር ግንኙነት የለውም። ብሩን መቶውን ብር እስከማመጣ ድረስ ይህንን ጫማ ያዝ ብለህ ትሰጠዋለህ። ወይንም ደግሞ ይህንን እቃ ያዝ ትለዋለህ። ወይ ይህን ኪታብ እንካ ብሎ ግን ያዝ ብሩን እስከምከፍል ድረስ ትለዋለህ። ሰውየው ብሩን ይዞ ከጠፋ ሙሉ በሙሉ ባይሆንም እንኳን ኪታቡ አንተ እጅ ይቀራል፣ እሱን ሸጠህ ትጠቀማለህ ማለት ነው። ይሄን ያጆ ረህን ይባላል። ረህን ይባላል። ረህን ረህን የሚያዘው እቃ ራሂል አስያዡ ሙርተሂን የያዘው ሰውዬ መርሁን የሚያዘው እቃ ረህን ምንድነው መያዞ ረህን መያዙ ስርዓቱ አክሽኑ ድርጊቱ ረህን ይባላል ረህን ስርዓቱ ረህን ራሂል አስያዡ ሙርተሂን ያዡ መርሁን መርሁለሁ እዳው ማለት ነው። መርሁለሁ ለሁ እቃ መያዙ የተያዘበት ነገር ማለት ምን ማለት ነው? እዳው ማለት ነው። ራሂን፣ ሙርተሂን፣ መርሁን፣ ራህን፣ መርሁለሁ ለሁ ገብታችኋል? እንደዚህ ነው። ለማንኛውም ምንድነው እንስሳ መርሁን ያስያዝነው እንስሳ ከሆነ ሰውየው እንትን መያዙ ብሎ እንስሳውን ፈረሱንም ይሁን ሳይክልም ይሁን መኪናም ይሁን ቤት ገዝተውን ይመስል ትልቅ ቤት ገዝተውን ይመስል ምን አላልክም ምን አላልክም ገንዘቡ አልተከፈለም እስከዛ ድረስ ይችን መኪና ያዝ መያዦት ሆን ብለህ ሰጠው ያችን መኪና ቢጠቀምባት ሰውየው ወጪውን ነዳጁን እየቻለ መጠቀም ይችላል መከራየትም ይችላል ለዛ ማለት ነው መጠቀም ይችላል እንሰሳ ከሆነ የሰጠህ ቀለቡን እየቻልክ መጠቀም ትችላለህ ማለት ነው። እንሰሳ ከሆነ የሰጠህ ላም ሰጥቶ ከሆነ ወተቷን እያለብክ እየተጠቀም ቀለቧን እየቻልክ ወተቷን መጠቀም ትችላለህ ማለት ነው። ማን ይሄን ማድረግ የሚችለው? ራሂን አንል ሙርተሂን ሙርተሂን ማለት ነው። ሙርተሂን ማለት የትኛው ነው? መያዣውን የያዘው ሰውዬ ማለት ነው። ስለዚህ አዛሩ ጀርባ ማለት ነው። የእንሰሶች ጀርባ ያ ማለት የሚጋለቡ እንሰሶች ግመልም ይሁን ፈረስም ይሁን በቅሎም ይሁን መኪናም ይሁን ሳይክልም አባሩ ጀርባ የሚጫን ነገር ይርከቡ ይጋለባል ወይንም ደግሞ በመጫን ይጠቀሙበታል። ቢነፈቀቲ ወጪውን በመጫን ጎማው ከተነፈሰ ጎማ ትተካለህ። የሆነ ነዳጅ ካለቀ ነዳጁን እየተካ መጠቀም ትችላለህ ማለት ነው። እቃ ሲበላሽ እቃውን እየተካ መጠቀም ትችላለህ። እስከዛ ድረስ ሙርታኝ እስከሆነ ድረስ ዝም ብሎ ታሽጎ ይቀመጥ ማለት አይደለም። መያዙ እቃ ሰውየውም ቶሎ እንዲከፍ ይጋብዘዋል ይሄ ነገር እቃይን የምጠቀምበት ከሆነ እንስሳዬን የሚጋልባት ከሆነ ወይንም ላሟን የሚያልባት ከሆነ ቶሎ ይነሳሳል ለድርጅት ለመክፈል ማለት ነው። አዘህሩ ጀርባ ይርከቡ ይጋለባል ቢነፈቀቲ ቀለቡን በመቻል ለእንሰሰው ኢዛ ካነ ከሆነ መርሁንን መያዙ የተያዘ ከሆነ ወለበኑ ዱሪ ዱር ማለት ምን ማለት ነው? ጡት ፊት ማለት ነው። እንዴት ታውቃላችሁ? አታውቁም። ታውቃለህ? ግት ማለት ምንድን ነው? የላም ጡቷ ይሄ ግቱ ዱር ይባላል። ዱር ይባላል። ዱር አፏ ሕሊል ወለበኑ ዱር የጡት ወተት ወተት ወይንም ላም ግት ውስጥ ያለ ወተት ይሽረቡ ይጠጣል እየታለበ ቢነፈቀቲ ቀለቡን ለላሚቱ በመቻል ኢዳ እንሰሳው ከሆነ ወይንም እንሰሳይቱ ላሚቱ ከሆነች መርሁነን በመጃዙ ተያዘች ከሆነ ወአለለዚ በዛኛው ላይ በማን የርከብ በሚጋልበው ላይ ወይ በሚጠጣው አካል ላይ ወተቱን አነፈቃ ቀለብ አለበት። ራሂልም ይሁን ሙርተሂልም ይሁን አያገባም። ቀለቡን የቻለ ሰው መጠቀም ይችላል። ሻጩ ወይም አስያዡ እንስሳውን ያስያዘው አካል እኔ ወጪውን እችላለሁ ካለ እሺ ወጪውን እየቻለ ምን ማድረግ ይችላል? እየመጣ እያለበው ወተቱን ይወስዳል። እቃው ግን እዚህ ነው የሚቀመጠው። እንስሳው እዚህኛው ጋር ነው የሚቀመጠው። ባይሆን ረህን አስይዞ የተለያየ ምን ወጪ የሚጠይቅ ነገር ከሆነ ያንን ሽፋን መስጠት አለበት። አለበለዚያ በሱ ወጪ እንደገና ሌላ ዕዳ ውስጥ መግባት የለበትም። ረህኑን የያዘው አካል ማለት ነው። የሚበላሽ የሚበላሽ ነገር መሆን የለበትም። ያስቀምጠው <laughs> ያማ አለከ አለቀ። የሚተካ ምን ሪኒዌብል ምስሉን የሚተካ ከኋላ ምግብ ነገር ስትሰጠው የሚተካ ነገር መሆን አለ። የገቢ ምንጭ እ ምን ሰውየው መጠቀም ይችላልና መጠቀም ይችላል፣ ነፍዕ ይችላል፣ ይርከብ ይጋለባል ሌላ ሰው ጋር ለማርባት ማለት ነው። ለማርባት አዎ እንትን ማለት ነው። አዎ የርግ የሚባለው ነገር ማለት ነው። አዎ ይሰጣል አለ ነው ነው አንድ እንስሳ አስጠጠውና እንስሳውን እየጠበቀ ሁለት ሶስት ስትል አንድ እንስሳ ትወስዳለህ ምናምን ትላለህ። ቃል መግባት ማለት ነው። የሰር እንትን የለፋበትን የሰራበትን ዋጋውን ማለት ነው። ኢዛ ካነ መርሁነን መርሁን ከሆነ የተያዘ ከሆነ ወለበኑ ዱል ይሽረቡ ይሽረቡ ይጠጣል። ቢነፈቀቲ ቀለም በመቻል ኢዛ ካነ መርሁነን አሁንም የተያዘ ከሆነ ወአለ ለዚ በዛ አካል ላይ የርከብ በሚጋልበው ወይ በሚጠጣው አካል ላይ አነፈቅ አለበት። ምን ምን ያህል ማና ማናቸው ቀለቡም በሚችለው አካል ላይ መጋለብም ይችላል፣ ወተቱን መጠቀምም ይችላል። ማን ማለት ነው እ ሙርተሂም ብቻ ነው ራሂም ብቻ ነው ወይንስ ይሄኛው ብቻ ነው ወይንስ ሁለቱም ናቸው? እዚህ እድል ውስጥ ማን ይገባል? ሁለቱም ናቸው። ቀለብ የቻለ ነው የተባለው በቃ ወአለ ለዲ ነው በዛኛው ላይ ቀለቡን በሚችለው ሰው መጋለብን መጠጣትም ይችላል ማለት ነው። በሚጋልበው አካል ላይና በሚጠጣው አካል ላይ ቀለብ አለበት። ለማንኛውም ወጭ አለበት። የተከራየው ምን የተከራየውን አንሰማው እ የተጠቀመበትም እ ማለት ያ ይሄንኛው ሰውዬ እየሰራበት ማለት ነው። ለአጋጣሚ እዛን ያክል እንትን ስምምነት አላቸው። በረህንነት ነው ያስያዙት። በረህንነት እስካስያዙ ድረስ ነፈቀው አንተ ይሄ ሰው እኮ የሚጠጣውና የሚጠጣው ወተት የአጋጣሚ ስንት ሊሆን ይችላል? በጣም ብዙ ሌትሮች ሊያባክን ይችላል። ይሄንኛውም ሰውዬ ረክብን ስትጠቀም እንደዚሁ ካበደርከው ወይንም ካለበት እዳ በላይ ራሱ ሊያልፍ ይችላል። ጥቅሙ አገባን ዋናው መርሁን ነው የረህንነት ጊዜው ደርሶ እዳውን ከፍሎ እስከሚወስድ መርሁን ነው ይቀመጣል። እዚህ አንድ ግን አንድ እድል አለ። ሰውየው ምን አለ ይኸው እንቅራው ማለት ወአንሁ ረዲየላሁ ተዓላ ነው ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ ይላሉ ላ ዩግለቁ ረህኑ የረህን እቃ ወይንም የማስያዣ እቃ አይቆለፍም፣ አይዘጋም ሙሉ በሙሉ ምን ሳሂቢ ከባለቤቱ አለዚ ረሃነ መያዣውን ከሰጠው ሰውዬ ሙሉውን ምን አይባልም፣ አይታገድበትም ለሆ ጉልሙ ለሁ ጉንሙህ ለሱ ጥቅም አለው ወአለይሂ ጉርሙህ እዳውንም ወጪውንም ይሸፍናል። ችግር የለም፣ ይሄ መብት አለው። ረህና ሲዞት እኔ ንብረቴ ወይንም ደግሞ አይሰጠኝም የማታምነኝ ከሆነ እዳዬ ይህንን እቃ ያዝ፣ ባይሆን እኔ ነኝ የምጠቀምበት ማለት ይችላል። መጀመሪያ ይሄ መብት አይዘጋበትም። አይ እኔ ዘንድ እስከተቀመጠ ድረስ እኔ ጋር እስካስቀመጠው ድረስ ይህንን እቃ በምንም አይነት መልኩ ዝልት ልትደርስ አይችልም አትችልም ብሎ እንትኑን ረህኑን የያዘው ሰውዬ ራሂሉ መቀልቀል አይችልም፣ አይዘጋበትም ማለት ነው። ተግባባን ይሄ ነገር አለ። መኪና ይዞታል። መኪናውን አንተው ዘንድ ይሁን እየሰራ አንተው ዘንድ ይደር አንተ ጋር ይሁን። ምክንያቱም እኔን በእዳው ካላመንከኝ ያ ጊዜ እዳውን ያበደርክብኝ ጊዜ ደርሶ የዛን ጊዜ ማላመጣ ከሆነ መኪናው ተሸጦ ይከፈላል። እስከዛ መያዙ ይሆናል። ግን እኔ ልጠቀምበት እችላለሁ ማለት ይችላል ማለት ነው። ምን አለው ለሁ ጉንሙ ጉንም ማለት ምን ማለት ነው? ጥቅም አለው ማለት ነው። ጥቅም መንፈዓ ማለት ነው። ጉን ለሁ ላስያዙ ወላ ዩግለቁ ረህኑ ረህን መያዡ አይቆለፍም፣ አይዘጋም፣ አይከለከልም። ምን ሳህዲ ከባለቤቱ አይዘጋበትም ጭራሽ አለዚ ረሃነ ያስያዘው ሰውዬ አይከለከልም። ለሁ ጉንሙ ጥቅሙ ይደርሰዋል። ወአለይሂ ጉርሙ እዳውና ክፍያው ወጪው ደግሞ በሱ ላይ ያለበት ረዋሁ ዳረቁጥኒ ወልሐድ ወሪጃሉ ሲቃት ኢላ አነ المحفوظ عند ابي داود وغير ارسال حديث مرسل ነው ነው የሚሉት ለሱ يعمل به لكنه لا يصلح للاحتجاج سندا ومثلا ولا يصلح الاستدلال معنى መረጃ ሊሆንና እንዴ እንትን ያለ ጠንካራ መረጃ ሊሆን ይችላል ብለን አንከራከርበትም እያሉ ነው። ሰነዱም ላይ መስኑም ላይ ትንሽ ችግር አለበት እያሉ ነው ሐዲስ ሊማለት ይችላል وعن ابي رافع رضي الله تعالى عنه ان النبي صلى الله عليه وسلم استسلف النبي عليه الصلاه والسلام እስተስለፈ ተበደሩ ሚረጁልን ከአንድ ሰው በክረን በክር ተበደሩት። በክር ማለት ወንድ ግመል ኮርማ ማለት ነው። በክር ይባላል። በክር አልፈታ ሚን አልኢብል የግመል ወጣቱ ምን ይባላል? በክር ይባላል። በክር ይባላል። እና እስተስለፈ ነብዩ ተበደሩ ሚረጁልን እስተስለፈ ቢማዕና ምን ማለት ነው? እስተቅረባ ወአኸዘሁ ነሲአተን በዱር የተቀበሉት ማለት ነው። ተቀበሉት በክረን አንድ ግመል ተቀበሉት ሰውየውን። አንድ ግመል ለአሁን ስለፈለኩት ስጠኝ አሉት። አሁን እዳውን የምከፍለው ገንዘብ ስለሌለኝ ስጠኝ አሉት። አንድ بكر ተቀበሉት። አንድ ግመል استسلف ማለት بمعنى طلب القرض ብድርን ፈለጉ ማለት ነው። ነብዩ عليه الصلاة والسلام فقدمت عليه ነብዩ ዘንድ መጣች إبل من إبل الصدقة ከሰደቃ ግመሎች ግመሎች መጡ ነብዩ ዘንድ ኢብል ግመሎች መጡ። فقدمت عليه ነብዩ ዘንድ ገቡ። ኢብል ግመሎች ምን ኢብል ሰደቃ የሰደቃ የዘካ ግመሎች መጡ። فأمر ነብዩ አዘዙ። አባራፊዕን አባራፊዕን አዘዙት። አየቅቡ የረጁለ ለሰውየው እንዲከፍል በክረተን አንድ ጥሩ በክራ ፈልግና ክፈል በክራ በክራ ማለት ምን ማለት ነው? ሴት ወጣት ግመል ማለት ነው። ሲጨመርበት ማለት ነው። ወጣት ግመል ፈልግና ስጥ አሉት። ፈቃለ እንደ አለ አባራቴ ፈለገ ፈለገና የታዘዘውን አጣ። ለአጅዱ ኧረ ላገኝ አልቻልኩም ኢላ ኺያረን ምርጥ እንጂ አላገኘሁም። በክራማ ላይ ገና ልጅ እግር ማለት ነው። ምርጥ እንጂ አላገኘሁም። ኢላ ኺያረን ምርጥና ረባዕየን ረባዕያ የሆነች ክራንቻ ጥርሷን የጣለች አንድ ጥርሷን መካከለኛ ከታችን አላችሁ መካከል ላይ ያለውን ጥርሷን የጣለች ማለት ነው። ረባዕያ ማለት ረባዕያዋን ወይንም ሰባት ዓመት የገባች ማለት ሰባተኛ አመት ይገባል። ትልቅ እና በጣም ምርጥ ግመል ናት ማለት ነው። ሰባተኛ አመት የገባች ነው። አስተማማኝ ግመል ነው። ለአጅብ አላገኘውም። ለአኺያረን ምርጥ ረባዕየን ሰባተኛ አመት የገባች ረባዕያ ጥርሷን የጣለች የነቀለች ማለት ነው። ይችን አይነት ግመል እንጂ ሌላ ግመል አጣሁ። ሁሉም ምርጦች ናቸው፣ ጥሩ ናቸው ያሉት ምን ላድርግ? በስራ አላገኘሁም አላቸው። ቃል አሉ ነብዩ አለይሂ ሰላቱ ወሰላም አዕጢህ እሱኑ ስጥ አንሳና አሉ። ያንኑ ምርጡን ረባዕየውን እሱኑ ስጥ ፈኢነ ኺያረን ናት ከሰዎች እኮ ምርጥ ማለት አህሰኑሁም ቀዳአን አሳምረው የሚከፍሉ ሰዎች ናቸው አሉ ነብዩ አለይሂ ሰላቱ ወሰላም። ሪባ በማይመጣበት ነገር በለጥ ገፋ አድርገህ ብትሰጠው ችግር የለም ማለት ነው። ሪባ በሚመጣበት ግን መቶ ብር ከሆነ መቶ ብር ነው። ባይሆን ማሳመር ማለት እዚህኛው ላይ አህሰን ማለት አህሰን አልቀባ አስበልጠ በመስጠት ነው። ጥሩ በክራ በክራ ነበር የሰጣቸው ወጣት ግመል ሰጣቸው። እሳቸው ደግሞ ምን እንዲከፈለው አደረጉ? ሰባተኛው ዓመት የገባ ምርጥ እንዲሰጥ አደረጉ ነብዩ አለይሂ ሰላቱ ወሰላም። ፈኢነ ኺያር الناس ከሰዎች ምርጥ አህሰኑም ቀባአን አከፋፈላቸው ያማሩ ሰዎች ናቸው አሉ ነብዩ አለይሂ ሰላቱ ወሰላም እዳቸውን ሲከፍሉ ሳይቆጡ እዳቸውን ሳይቀይሩ ወይንም ደግሞ ከተባሉት ጊዜ ሳያካልፉ ይቅርታ እየጠየቁ በጥሩ አክላቅ መመለስ አለባቸው ምን ምን ከሆነ ሪባ የሚመጣበት ከሆነ መቶ ብር ተቀበለ መቶ አስር ብር አድርገ መስጠት አሰንሁም ቀባአን አይባልም ሪባ ነው አይነሁ ሪባ ነው የሚሆነው ዱዓ አድርጎ በጣም አፍወን ብሎ ይቅርታ ጠይቆ በቃ ደስ በሚል ሴት መክፈል ማለት ነው እና ከጊዜው አለማሳለፍ ሰውየውን አለማሰቃየት ማለት ነው። ሐሰኑ ማቅላቀን ተመሳሳይ ገንዘብ ከሆነ ምን አይነት ገንዘብ ሪባ ነክ ከሆኑ ሪባ ነክ እነማን ናቸው ብለናል? የመላካ የነገራቶች ዋጋ የሚሆኑ ብርና ወርቅ ወይም ደግሞ መጥዑማት የሚበሉ ምን መኪል የሚሰፈር ወይንም ደግሞ የሚመዘኑ ነገራቶች መሆን አለበት። አቤት ለሳቸው ነው። አይ ይመልሳሉ። እድለት ሰደቃው እስከሚከፈል ድረስ ይህንኛውን እዳ ይከፍላሉ አይደል? ባለፈው ራሱ ምን እያደረጉ ነበር? ለጂሃድም እኮ እንደዛ ከፍለዋል አይደል? እዳ ይወስዳሉ ለራሳቸው ከሶደቃው ለራሳቸው ይወስዱና ለሶደቃው ደግሞ ከራሳቸው ምን ምን ያደርጋሉ ይመልሳሉ ማለት ነው። ነገር የለም። ባለፈው ምዛሃር ላይ እኮ ከሶደቃ ኢድል አንድ ምርጥ ግመል እንወስድና ሚንቀላኢስ ሶደቃ ምን እናደርግ ነበር ብሏል። አንድ በዕር እንወስድና ሁለት በዕር ቦታው ላይ እንተካ ነበር ብሏል። አሁንም ነብዩ ከሶደቃ ሲሰጡ ሶደቃ ለራሳቸው አይጠቀሙ ቦታው ላይ ከራሳቸው ይተካሉ። ሀዲያ የሚሆን ምን ሲያገኙ ምን ማለት እንጂ የሶደቃ እንትን አይ አይወስዱም ነብዩ አለይሂ ሰላም وعن علي رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል የአላህ መላክተኛ ይላሉ ኩሉ ቀርድን ማንኛውም ብድር ጀረ መንፈዓተን ጥቅምን ጎትቶ ያመጣ ፈሆሪበን አይኑ ሪባ ነው ብለዋል ነብዩ አለይሂ ሰላቱ ወሰለም። ኩሉ ቀርዲን ማንኛውም ብድር ጀረ መንፈዓተን ጥቅም ያመጣ ብድር አበድረህ ጥቅም ለማግኘት ማለት ነው። ሌላ ከገንዘብ ውጭ ይሄን ነገር ያመጣ ብድር ኩሉ ቀርዲን ማንኛውም የብድር አይነት ጀረ መንፈዓተን ጥቅም ጎትቶ ስቦ የሚያመጣ ከሆነ ለጥቅም ምክንያት የሚሆን ከሆነ ፈሆሪበን አይኑ ሪባ ነው አሉ። رواه الحارث ابن ابي اسامه واسناده ساقط እስናዱ ሳቂጥ ነው የወደቀና እጅግ በጣም ضعيف ነው ብለዋል ضعيف ነው لا يحتج به ለመከራከሪያ ራሱ አይሆንም ጀረ መንፈዓተን ጥቅም ያመጣ ብድር ሪባ ነው አይባልም ጥቅም ያመጣ ብድር ብር ሰጥተው ትርፍ ብድር ትርፍ ብር ከሰጠ ይሄ ሪባ ነው መጀመሪያም ፊባ ቢሪባ ቀርተ ነው መቶ ብር አበድረኸው መቶ አስር ብር ቢሰጥህ ወይንም እንደዛ እንዲሰጥህ ከሆነ ይሄ ሪባ ነው ናም ናም ሪባ ነው ግን መቶ ብር ስለሰጠው ሌላ ስራ የሚያግዝ ከሆነ ችግር የለም። በራሱ ጊዜ መጥቶ መንፋዓ ጥቅም ሊያመጣ ችግር የለም። አንደኛ ነብዩ አለይሂ ሰላቱ ወሰለም በስራ በደራቸው እሳቸው ረባዒያ ሰጡ። ስለዚህ የዚህ ሰው ቅርብ ለነብዩ ጀረ መንፋዓ ጥቅም አምጥቶለታል አይደል? በክር ወጣት ግመል ሰጥቶ ረባዒያ ረባዒያውን ክራንቸውን የጣለ ግመል ተሰጠ፣ ወይንም ሰባት ዓመት የሆነው ግመል ተሰጠ። አም ጀረ መንፋዓ ጥቅም አምጥቷል። አይኑር ተባለ አልተባለም። ለው ካነ ሪባ ሪባማ ቢሆን ለማ ፈዓለሁ ነብዩ ሰለላሁ ዐለይሂ ወሰለም ባልሰሩት ነበር ስለዚህ ሁሉ ቀርድን ብሎ በተዕሚም ማምጣቱ ይሄ ላይሆን ይችላል ሐዲሱ ضعيف ነው መከራከሪያ ነው ሁሉ ቀርድን ማንኛውም የብድር አይነት ጥቅም የሚያመጣ ከሆነ ሪባ ነው አይባልም ስለዚህ ደሊል አይሆንም ማለት ነው ሐዲሱ ضعيف ነው በጣም لا يسجد لأن فيه سوار بن مصعب الحمداني የሚባል አለ المؤذن الأعمى እውር የነበረ አይን የሌለው አይናማ የሆነ ሙአዚን ነበር ወ መትሩኩን ሰውየው ተስቷል ደሊል አይሆንም ብለው ትተውታል ደሊል አይሆንም ብለው ትተውታል ሰውየው ወለሁ ሻሂድን ضعيف ደካማ የሆነ ሌላ መረጃ ወይንም ደግሞ ሐዲስ አለ عن فضلاء بن عبيد رضي الله تعالى عنه عند البيهقي وآخر موقوفا عن عبد الله بن سلام رضي الله تعالى عند البخاري موقوف የሆነ ሌላም አለ وعليكم السلام ورحمة الله وبركاته ተጋብተናል ጥቅም ያመጣ ብድር ግን ሰዎች ላይ ጫና ማድረግ የለብንም የሰሙ የተለያየ ነገር በተለያየ ነገር ይከለከላል ይሄ ሐዲስ ፊት ለፊት ضعيف ነው ማለት ምን ማለት ነው ጭራሽ አይሰራም ማለት አይደለም የብር ከሆነ ይሰራል የወርቅ ከሆነ ይሰራል ወይንም ለድሃው የምታበድሩ የግድ ጉልበቱን ላንተ ሊሰጥ ከሆነ ሌላ ክልክል እየሰራ ነው ሪባ ሪባ ማለት ደግሞ ሪባ የግድ ትርፍ ገንዘብ ማምጣት ብር ማምጣት ብቻ ነው እንዴ በብር ላይ ብቻ አይደለም ሪባ ሪባ አብዋብ ሪባ ስንት ነው ብለዋል ነብዩ አለይሂ ሰላቱ ወሰላም ሰባ ሶስት ነው አሉ ትንሹ እናትን ማግባት ትልቁ በወንድም ክብር ላይ መረማመድ ነው ብለዋል። ይሄ ራሱ አንድ ሪባ ነው። አሁንም አንድን ሰው አንድ ጃሃ መጥቶ ብር አበድረኝ ሲል አይ ይህንን ስራ ካልሰራ አላበድርህም የምትል ከሆነ ሌላ ሪባ እየሰራን ነው ማለት ነው። የገንዘብ ሪባ ባይሆንም እንኳ ጃሁን እየተጫወትንበት ነው። አቤት እ ካበደረው በኋላ አልከፍልም አልከፍልም ማለት ፍርድ ቤት ከሰሰው እያለው ነው የለም ምስክር አዎ ይሄማ አዎ አንተ ምስክር እኮ ማሳየት አለበት ስታበደራለ ያ በቃ አላህን ፈርቶ ካልሰጠ በስተቀር ምንም የምትይዝበት ነገር የለም ህግም እኮ አትያዝም የሆነ ዶክመንት የሆነ ነገር መሆን አለበት ዝም ብለህ እያለ በጉልበት እሱ ጋር ከመደባደብ የብርህን ያክል መሰረቅ ትችላለህ። ይቻላል። አስር ብር ወስዶብህ አላየሁም፣ አልሰጥህም፣ አላውቅም ካለ አስር ብር እንደምንም ብለህ መውሰድ ትችላለህ። አዳ አስቀኝ ሌብነት ማበረታታት አይደለም። አለ ፍቃዎች እንደዛ ፈትዋ ሰጥተዋል። ካደ ማለት ግን ሌላ ጭቅጭቅ ትገባለ ትገባለህ። ከተገኘ ብትከሰስ አንተ ነው የምትያዘው፣ እሱ የለበትም። ይሄን ታውቃላችሁ አይደል? መቀበል ማይቻል በሌላ ነገር በሌላ ስጦታ ሌላ ነገር ሀዲያ ሌላ ነገር ማድረግ እንጂ ብር አስበልጦ መስጠቱ በጣም የግሩ ሪባ ሌላ ጋር ይያዛል። በጣም ምን ትርፌ ጋራ ትርፌ ጋራ እንቀረዋለን። ራቡል ቅራብ ይመጣል። قرض ና قراض ይለያያል። قرض ብድር ሲሆን قراض ትርፌ ጋር እናየዋለን። ትርፌ ጋር ከባንክ ጋር የሚያዝ system ስለሆነ እናየዋለን إن شاء الله። አዎ የሚሰራበት ሐራም ከሆነ ለመጠጥ ቤት አበድረኝ ቢልህ ወይ ሲጋራ ለመሸጥ ወይ የተለያየ መሐረማትን ኢብን ጫት ለመነገድ አበድረኝ ብለህ እንዳታበድር ቁጠባም ራሱ ክልክል ነው። እንትን ربا ለአንተ ወለድ ይሰራል። ቁጠባን ተለበደ ማለት ነው። አልገባኝ እነዛቶች መጨረሻ ላይ ደውን ክፈል ሲባሉ በዚህ ነው ይሰበራል። እርዳታ እኮ አይደለም ያረክለት ለሪባ እርዳታ አይደለም ያረክለት ባቡ አተፍሊስ ወልሐጅ ባቡ ተፍሊስ